ወሚስሉል ሐሊፍ መማለን ይመስል ሌላ ምሳሌ ነው። ጸጋዎችን መካድ ይሄ ኩፍር ቢኒዕማ ተብሎ መጥቷል። ግን ትክክለኛው ከኢስላም የሚያስወጣው ኩፍር አይደለም። ሁለተኛ ሙስሊምን መግደል፣ ሶስተኛ ነብዩ አለይሂ ሰላቱ ወሰላም ላ ተርጂዑ በዕድ ኩፋረን ከኔ በኋላ ከሃዲያን ወይንም የኩፋር ተግባር የምትሰሩ ሆናችሁ የኋልዮሽ እንዳትመለሱ የድሪቡ ባዕዶኩም ርቃበ ባዕድ ከፊላችሁ የከፊሉን መሬት ሊረግጥ ብለዋል ነብዩ አለይሂ ሰላቱ ወሰላም። መሬት መርገጥ ደግሞ ኩፍር የሚል ስያሜ ተሰጥቶታል፣ ግን ትክክለኛ ኩፍር አይደለም። ለምን አማንያን ናቸው አሚኖች ናቸው ሁሉም እንደማይመለስ ነብዩም ያውቃሉ ላተርጅዑ ባዕድ ኩልኩም ነው ወሚስሉ ልሓሊፍ ቢገይሪላሂ ተዓላ ከዚህ ነው የምናለፈው ወሚስሉ ልሓሊፊ መማለን ይመስል حلف አይደለም حلف ና حلف እንዳይ ወሚስሉ ልሓሊፊ መማለን ይመስል بكسر اللام አድርጋችሁ ጥሩ حلف እንዳትይ ወሚስሉ ልሓሊፊ መማለን ይመስል ቢገይሪላሂ ተዓላ ከአላህ ውጭ ባለ አካል መማለን ይመስል ይህም ራሱ ኩፍሩን ዱነ ኩፍር ሽርኩን ዱነ ሽርክ ከሽርክ ዝቅ ያለ ከኩፍር ዝቅ ያለ ኩፍር ነው የሚሆነው። መን ሐለፈ ቢገይሪላህ ይላሉ ነብዩ አለይሂ ሰላቱ ወሰላም። መን ሐለፈ ቢገይሪላህ ከአላህ ውጭ ባለ አካል የማለ በነብይም ይሁን በወልይ በእናትም ይሁን በአባት በታላላቅ መሸይኾችም ይሁን በማንም የማለ ምን አደረገ? ከፈረ ክዷል። አው አሽረከ ወይ በአላህ አጋጥተዋል ይላሉ ነብዩ አለይሂ ሰላቱ ወሰላም። ሀዛ ኩፍሩን ዱነ ኩፍር ከኩፍር ዝቅ ያለ ኩፍር እንጂ ትክክለኛው አይደለም። ወዲን ነቢይ ለአንድ ሰው በቃ ከኢስላም ወጥቷል ይሄ ሰው ቢሞት አይሰገድበትም፣ ከኋላ አይሰገድም፣ ኢማሙን አያሰግድም። እንደዚህ አይነት ሰው ጥስ አንብሏል። ኩፍር ሰርቷል። ከኩፍር ዝቅ ያለ ኩፍር ነው የሰራው። ሰሐቢዩ ራሱ ምን ብሎ ነው የተረዳው? እኔ በአላህ ውሸቴን ብምል ይሻለኛል፣ በሌላ አካል እውነታን ነገር ከጌታ ውጭ ባለ ንየ ከማሳመን ይላል። ወንጀል ነው፣ ማዕሲያ ነው፣ ከቢራ ነው እንጂ ትልቅ ወንጀል ነው እንጂ የሚሆነው ትክክለኛ ከኢስላም የሚያስወጣው አይደለም። ስለዚህ ከፈረ ነብዩ አለይሂ ሰላቱ ወሰላም ሄዷል አው አሽረከ ወይ በአላህ አጋርቷል የሚል ስያሜ ሰጡት። ስያሜ ብቻ ነው ስያሜ ብቻ ነው እንጂ ኩፍሩን ዱነ ኩፍር ነው የሚሆነው። ፈቀድ ጀዐለ አላህ አላህ አድርጓል ሙርተኪበል ከቢራ ትልቅ ወንጀልን የፈጸመን አካል ሙእሚንን ሙእሚን ብሎ ጠርቶታል። ትልቅ ወንጀል የሰራን ሰው ሙእሚን ብሎ አላህ አስቀምጦታል። ቃለ ተዓላ ይኸው እንዲህ ይላል አላህ ምን ይላል ያ አዩሃ الذين አመኑ እናንተ ያመናችሁ ሰዎች ሆይ ያመናችሁ ሰዎች ብሎ ነው ጥሪውን ያቀረበው እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም በእናንተ ላይ ተደንግጓል በእናንተ ላይ ኩቲበ አለይኩም በእናንተ ላይ ተጽፏል ተወስኗል አልቂሳሱ ቂሳስ ተወስኗል ቂሳስ ማለት በቀል እንዳደረጉ መደረግ ማለት ነው ቂሳስ ማለት ክፍያ ማለት ነው ኢፋስ ተደርጓል። ፍርቀተላ በመዋቻቸው ላይ ለሞተባቸው አካል ክፍያ ተደርጎላቸው አንድ ሙእሚንን የገደለ ሰው እሱም እንዲገደል ኢፋስ ማለት ነው። እንዳደረገ እንዲደረግ አይን አውጥቶ ከሆነ አይኑ ይወጣል፣ እጅ ቆርጦ ከሆነ እጅ ይቆረጣል፣ እግር ቆርጦ ከሆነ እግር ይቆረጣል፣ በሎ ከሆነ ይገደላል። ከዛ ሆለ ኩቲባ አለይኩም በእናንተ ላይ ተወሰነ ወይም በእናንተ ላይ ተጻፈ። አልቂሳቱ ቂሳስ አፈውት ካላለ ማለት ነው። ሰውየው ባለቤቱ የሚገባው ወራሹ የሟች ወራሽ አፈውት ብዬለታለሁ ለገዳይ ካለ በክፍያ በካሳ ሊተው ይችላል። ጭራሽን ሊተውም ይችላል። ዋናው ወራሹ ነው ወሳኙ። አንድ ሰው አባቱን አንድ ልጅ አባቱን ሌላ ሰው ቢገልበት በል አባትህን ገሏል ይገደል፣ አዎ ይገደልልኝ ሊል ይችላል። አፈውት ብዬዋለሁ ካሳ ብቻ ይከልል ይችላል ወይ ጭራሽም ትቼዋለሁ ማለት ይችላል። ግን ይሄንን አላህ ጽፏል። ለሰውየው ምን አለው ማለት ነው። ህጋዊ መብት አለ የመግደል። ከተወ ግን የግድ ኩቲበ አለይኩም ኩቲበ ከማ ኩቲበ አለይኩም ኩቲበ አለይኩም ሲያሙ ከማ ኩቲበ አለ ለዲነ ሚን ቀብሊኩም እንዳለው አይደለም። ተወስኖባችኋል የግድ ቂሳሱ መከፈል አለበት ማለት አይደለም። ተጽፎላችኋል መጠቀም ትችላላችሁ መብታችሁ። ከተው ግን ይተዋል ችግር የለም። ዋናው እዚህ ቦታ ላይ ያለው መልእክት ምንድነው? ያ አዩሃ الذين አመኑ እናንተ ያመናችሁ ሰዎች ብሎ ነው ጥሪ ያደረገው። ኩቲበ በእናንተ ላይ ተጽፏል አለይኩም አልቂሳሱ ፊል ቀትላ በሟች በተገዳይ ለሞተ ሰው ክፍያ ሊከፈልለት ማለት ነው። አልቂሳሱ ክፍያ ሊከፈልለት እንዴት ተገደለ እንዲገደልለት ማለት ነው። ቀትላ ቀትላ ማለት አይል መቅቱል ሟች ማለት ነው። ቀትላ ማለት አይል መቅቱል መቅቱሉን ሟቾች ብልቀትላ በሟቻችሁ በሞተባችሁ ሰው ፋንታ ሌላ ሰው ገዳይ ልትገሉ ለእናንተ ተደንግጎላችኋል፣ ተጽፎላችኋል፣ ተወስኖላችኋል እያለ ነው አላህ። አልገባችሁም? ገዳይና ከገዳይ ማና ማን ናቸው? ሁለቱ ሙእሚኖች ናቸው። ሟችም ራሱ ሙእሚን ነው። ለምን በሞተባችሁ አካል የገደላችሁም እዚሁ ሙእሚኑ ታጥፎ ያለ ነው። ያ አዩሃ አመኑ ብሎ ነው የጠራቸው። ገዳይንም ተገዳይንም ሟችንም ገዳይንም የአዩሃ አለዚነ አመኑ አለው ጥሪ ውስጥ አሉ። ስለዚህ የገደለ አካል አልወጣም ማለት ነው ከኢማን እዛው ጥሪ ውስጥ አብሮ ስለገባ አልገባችሁም? አልገባችሁም? የአዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ አለይኩም በእናንተ ላይ ተወስኗል፣ ተደንግጓል፣ ተጽፎላችኋል አልቅሳት ክፍያ ፍልቀትላ በሟች በሞተባቸው አካል ክፍያ ልትበቀሉ ከሌላ በቀል ልትበቀሉ በቅቶላችኋል። ይሄ በቀል ፈለም ይخرج ፈለም ይخرج القاتل ገዳይን አላህ አላወጣው አይ የኸጦ የተለያየ እንትን አለ እዚህ ቀትለል አምድ አለ፣ ቀትለል ኸጦ አለ፣ አምደል መሕድ የሚባል አለ። አውቆ ሆን ብሎ የገደለ ተሳስቶ የገደለ ተመሳስሎበት የገደለ ለእያንዳንዱ ለሁ لكل أحد له حكمه ይህ ቅጣት ሳይሆን ካሳ ይኖርበታል። ባይሆን ማሽከርከሩ ላይ ራሱ ድንበር በመተላለፍ ነው ወይ ከ speed በላይ ጨምሮ ነው ወይ የተለያየ ጥያቄ ይነሳበታል። አለ እጁን ጠብቆ ድንገት የሆነ ነገር ሳፈናችሁ እንትን ደርሶበት ከሆነ ሌላ ጥያቄ ነው። ተክሲድን ከሚገባው በላይ ጨምሮ የሆነ ነገር አድርጎ ደርሶበት ከሆነ ያ ደግሞ حكم ኡ ላይ ይችላል ስፋት ሊደርስበት ይችላል ምን አለው ማለት ነው تفصيل አለው እያንዳንዱ ነገር አንድ ሰው አንድን ሰው ቢገለው تفصيل አለው ይሄ ሰው ገሏልና ይገደል አትልም ሲገለው ምን ብሎ ነው የገደለው አይ ተናዶ መቶት ወይንም ሊመታው ሲመጣ ነው ከተባለ ሌላ حكم ነው በቃ ሆን ብሎ ነው የገደለው ሌላ حكم ነው አይ አይ የማይገለው መስሎት ሲወረውር ድንገት መታውና ሞተ ራሱ የሚገልበት መሳሪያ የሚለያያል። لكل لكل شيء له حكمه تفصيل አለው። አንድ ሹፌር የሆነ ሰው ቢሞትበት እንዴት አድርጎ ነው የሞተበት? በምን ምክንያት ነው? ራሱ በትራፊክም እኮ ህግ አለው አይደል? ዜብራ ጎዳና ላይ ነው ወይ የገደለው? እንደዚህ ሰው መተላለፊያ ላይ ነው ወይ የገደለው? መኪናው ከእንትን በላይ ሲሄድ ነበር ወይ? ስፒዱ እንዴት ነበረ? ህጉን ጠብቆ እየሄደ ነበር ወይ? የተለያየ ጥያቄ አለ። ያ ሁሉ ጥያቄ ከተሟላ በኋላ ከተረጋገጠበት አውቆ ነው የገደለው። አውቆ እስከ በመግደል ደረጃ ሊያዝም ይችላል። አውቆ የገጨ ከሆነ ተፍሲላለ ያ አዩሃ الذين አመኑ እናንተ ያመናችሁ ሰዎች ብሎ ሁለቱንም ሰይሟቸዋል። ሟችንም ገዳይንም ኩቲበ አለይኩም ለእናንተ ተደንግጓል፣ ተጽፏል፣ ተወስኗል። አልቂሳስ ክፍያ ፍልቀትላ በሟቻችሁ በሞተው አካል ስለሞተው አካል ክፍያ ሊደረግ ቅሳስ ማለት የገደለን መግደል እግር የቆረጠን እግሩን መቁረጥ ማለት ነው። ቂሳስ ማለት ይሄ ነው። ሌላ ከሆነ دية ነው የሚባለው። የገንዘብ ካሳ ከሆነ دية دية ነው የሚባለው። የገንዘብ ካሳ ከሆነ دية ነው የሚባለው። ሰውየው እንዳደረገ መደረግ ከሆነ ግን قصاص ነው የሚባለው። ስለዚህ ይሄን አላህ እሱ فلم يخرج القاتل ገዳይን አላህ አላወጣውም من الذين آمنوا ካመኑት ውስጥ ካመኑት على وطاو يا ايها الذين امنوا انتم الذين قتل لكم የሞተባችሁ እናንተ ያመናችሁ ሰዎች ብሎ የሞተባችሁ ብሎ አይደለም የምትናገረው። ውስጣችሁ በሚገደል አካል ቅጣት ይገባዋል። ገዳዩ ሙስሊም ይሁን ገዳዩ ሙእሚን ይሁን ገይረ ልሙእሚን አይገባም። የአዩሃ አለዚነ አመኑ አለው ሟችና ገዳይ ሁክም በእኛው በሙስሊሞች ውስጥ የመጣ ሁክም ነው። በቃ ይሄ ለሙእሚኖች የመጣ ሁክም ነው። ቁርአኑን እንቀራዋለን አይደል? የአዩሃ አለዚነ አመኑ ኩቲበ አለይኩሙል ቂሳሱ ፊል ቀትላ ስንባባል እዚሁ አማንያን ውስጥ ያለ ትዕዛዝ ነው። እዚሁ ገዳይ እዚሁ ተገዳይ ላለው ነው። ምክንያቱም ጥሪው ሁለቱንም ሟችንም ገዳይንም ይይዛል ያካትታል። ፈለም ዩኽሪጅ አላወጣም አላህ አልቃትል ገዳይን አላወጣውም መዝጎ ምን الذين آمنوا ካመኑት ሰዎች ወጀዓለሁ እንደውም አድርጎታል አፈን ወንድም ብሎ ጠርቶታል። ለማን ሊወልይ القصاص ለቂሳሱ ሐላፊ ለቂሳሱ ሐላፊ ወንድም ብሎ ጠርቶታል። የሚቀጥለው አያ ላይ ፈቃል ይኸው እንዲህ አለ ፈመን ዑፊየ ለሁ ይቅር የተባለው ሚን አኺሂ ከወንድሙ ወንድሙ የተባለው ማንን ነው እ የሟች ወልይ አለ አይደል? ወልይ ማለት ኃላፊ አባቱም ሊሆን ይችላል፣ አጎቱም ሊሆን ይችላል፣ ወንድሙም ሊሆን ይችላል። የሟች ኃላፊ አለ። ገዳይና የሟች ኃላፊ ምን ምን አድርጎ ጠርቷቸዋል? አላህ ወንድማማቾች ብሏቸዋል። ምክንያቱም ጥፋት የሚገባው ሙእሚን ነው። ካፊር አንድ ካፊር መጥቶ ሙስሊም ወንድሜ ተገሏልና ይገደልልኝ ብሎ ቢል ማንም እንትን አይባልም። በሌላ ሁክም ነው እንጂ ወልይ እሱ ፍቃድ አለው። አፈውት ሊል ይችላል፣ ምን ሊል ይችላል። ይህ አይነት እንትን አይሰጠውም። ይህ አይነት ኃላፊነት አይሰጠውም። መጀመሪያ ሙእሚን ነው። ማን ኃላፊው ሙእሚን ነው። የሟች ምን ማለት ነው? የሟች ኃላፊ ሙእሚን ነው። እንደገና ፈመልዑ ፊለሁ ይቅር የተባለው ገዳይ ምን አኺሂ ከወንድሙ ከሟች ወንድም ለሱም ወንድም ተብሏል። አልገባችሁም? አይገባም። ከመነዑ ፊለሁ ይቅር የተባለው ይቅርታ የደረሰው ይቅርታ የተደረገለት ምን አኺሂ ከወንድሙ ከወንድሙ ይቅርታ የተባለው ሟች እኮ ሞቷል አይደል እንዴ? ይቅር የሚደረግለት ማን ነው? ገዳይ ነው አይደል? ይህን በአንድ አቅጣጫ እናውቀዋለን። ይቅር ባዩ ደግሞ ማን ነው? የገዳይ የገዳይ ምንድነው? ኃላፊ በሉት ወንድም አትበሉት። የገዳይ ኃላፊ የገዳይ ኃላፊ ለማን ወንድም ነው? አሁን እዚህ በቁርአኑ ላይ የተገዳዩ ኃላፊ ለማን ወንድም ነው? ለገዳይ ወንድም ተደርጎ ነው የተነገረው። ፈመንዑ ፊለሁ ይቅር የተባለው ገዳይ ነው። ይሄ ይቅር የሚደረግለት ገዳይ ነው። ፈመን ዑፊየ ለሁ ይቅር የተደረገ ይቅርታ የተደረገለት ምን አኺሂ ከወንድሙ ይቅርታ የደረሰው ከወንድሙ ማለት ከማን ማለት ነው? ከሟች ኃላፊ ማለት ነው። ስለዚህ የሟች ኃላፊንና ገዳይን ወንድማማች ብሏቸዋል። ወንድማማችነት ደግሞ ሁናከ ቢልኢስላም ቢልኢማን ነው። በኢማን ነው ወንድማማችነትን ያመጣው። ለምን ያ አዩሃ ለዚነ አመኑ ብሎ ነው የተነሳው። ፈመን ዑፊየ ለሁ አያው እንዳለ ነው የሚያዘው። ፈመን ዑፊየ ለሁ ይቅር የተባለለት ምን አኺ ከወንድሙ ከሟች ኃላፊ ሸይኡን የሆነ ነገር ይቅር ከተባለው ፈትባዑን ቢልማዕሩፍ በመልካሙ መከታተል አለበት፣ በመልካሙ ማድረግ አለበት። አፈውት ባዩ ነህ ፈትባዑን ልልማዕሩፍ የምትለው ፈትባዑን ልልማዕሩፍ የሚባል ማን ነው? የሟች ኃላፊ ነው። እትባዕን ቢልማዕሩፍ በትክክል ነው ማለት ያለበት። አፈው ይበለው ትንሽ ጊዜ በኋላ ሲያዩ መናደድ፣ መበሳጨት የለበትም። እኔ አፈውት ብየው እኔ እንደዛ አድርጌው እያለ ማሰቃየት የለበትም። ፈትባዑን ቢልማዕሩፍ ያው ሸሪዓ በሚያዘው መልኩ ይከታተል። አፈውታው ካንጀቱ ከውስጡ ይሁን። ወአዳኡን መክፈልም አለበት ኢለይህ አፈውት ወዳለው አካል ደግሞ ማን ቢኢህሳኒን በመልካሙ መክፈል አለበት ማን ገዳይ ዛሬ ነገ ማለት የለበትም ካሳ ከሆነ አሁን እኔም ተበድሮም ሰብስቦም መክፈል አለበት ቶሎ ስለዚህ ሁለቱ ወንድማማች ብለው ጠርቷቸዋል ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ኩቲበ አለይኩም ልቅሳስ ኩቲበ አለይኩም ለእናንተ ተጽፏል አልቅሳስ ክፍያ ስልቀትላ በሟቻችሁ መከፋፈል እርስ በርስ ማለት ነው በእኛ መካከል የመጣ ህግ ነው ይችን ህግ አውጥተን አይ ሙስሊምና ካፊር ሲጨፋጨፉ ነው ክፍያ ያለው እንጂ ሲፋፍ ያለው እንጂ የለም ማለት የለብንም። የግድ እኛው ውስጥ ነው። ሀደል ቁርአኑ በይነና በእኛው መካከል ነው ቁርአኑ። የአዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ገዳይም ሆን ሟች ኩቲበ አለይኩም ልቂሳሱ ለእናንተ ክፍያ ወይንም እንዳደረገ አንድን አካል ልታደርጉት ስልቀትላ በሟቻችሁ ካሳ ልታደርጉ ምን ተደርጓል? ተጽፎላችኋል፣ ተወስኖላችኋል ይላል አላህ። ሟች አፉት ይለዋል ማለት ከፋራ ይሆነዋል ከፋራ ይሆነዋል። ለዚህና ረጅም አለ አይደል? አሁን ለምሳሌ ማለት ነው ረጅም አንድ ሰው ሚስት እያለው ዝሙት ከሰራ መገረፍ ብቻ ሳይሆን ተቀጥቅጦ ነው የሚገደለው። ተቀጥቅጦ ቢገደል ከፋራ ይሆነዋል። ነቢ አለይሂ ሰላቱ ወሰላም እንዳሉት ማለት ነው። አይቻልም። ገዳይ ራሱ ነው። ይህ ባህል የአንዳንድ ባህል አካባቢ ላይ ወደ የቀረ ባህል ነው ማለት አንዳንድ ባህል አለ ሀገራችን ውስጥ ራሱ አንድ ሰው ከገደለ የእሱን ወንድም ወይም የእሱን ልጅ ወይም የእሱን አባት ሄደው ይገድላሉ። ላይ ሸሪዓ ነው። እንደዚህ የሚደረግ ከሸሪዓ ወጣ እ ሐፍዝ እ አፈውት ካለው ተውበት ማድረግ አለበት። እሱ ደግሞ የንቀትልነት ተውበት ማድረግ አለበት። የአላህ አጥፍቻላችሁ እነሱ ማጥፋቴ በጣም ጥፋት ፈጽሜያለሁ፣ መጸጸት አለበት። ተውበት ማድረግ አለበት። እንግዲህ እዛ ከፋራ ይሆናል። ይግባባል። ግን ሰላም የለውም ያሉት ነብዩ አለይሂ ሰላቱ ወሰላም። ሰው የገደለ ሰው ማንኛውም ሙእሚን አላ ሱብሃነ ዲኒ እድኑ ላይ እንደው በሰላም በሐሴት በደስታ ይሄዳል። ሰው የገደለ ሲቀር ነው ያሉት። መቼም ደስታ የለውም ውስጡ በሽር القاتل بالقتل ገዳይን በሞት አበስረው ይላሉ። በሞት ሰው ነው የሚገለው የሚሉት ብዛት ገዳይ ብዛት በሰው ነው የሚሞተው መጨረሻ ላይ በሽር القاتل بالقتل አደጋ ነው በጣም አዘን الله مثل هذا ያለ እንትና እብኑ አባስ ደግሞ ጀሃነም ውስጥ ይዘወትራል ማለት አውቆ የገደለ ከሆነ ተውበት ቢያደርግ እንኳን ተቀባይ የለም እስከማለት ደርሰዋል። በጣም ዝቅ ያለ ነው። ቁርአኑም ደግሞ ኻሊደን ፊሃ ነው የሚለው ቁርአኑ ይዘወትራል ነው የሚለው ይዘወትራል ያለው አንጻራዊ ነው እንጂ ዘለዓለም ማለት አይደለም። አአ ይዘወትራል እኔ አልቀበልም ነው ያልኳቸው። ወላኪን ሐዲሱን ተቀብለው ዑለማዎች ሙሐዲሶች ይዘወትራል ማለት አንጻራዊ ይቆያል ማለት ነው እንጂ ዝንተ ዓለም ይቆያል ማለት አይደለም። ገዳይ ብዙ ተገዳድሏል። ያ አዩሃ ለዚነ አመኑ ያመናችሁ ሰዎች ኩቲበ አለይኩም በእናንተ ላይ ተጽፏል ተጽፎላችኋል አልቂሳስ ክፍያ እንዳደረጉ ማድረግ ስለ ቀጥላ በሟቾቻችሁ ፈለም ይخرج القاتل ገዳይን አላህ አላወጣው መግዶ ምን الذين አመኑ ያመናችሁ ከሚለው ጥቅስ ውስጥ መግዶ አላወጣው ስለዚህ ከአማንያን ገብቷል ማለት ነው የገደለ አማንያን ይባላል ይከፍራል አይባልም ወጀዓለሁ አኸን ወንድም አድርጎታል አላህ ሊወልይ القصاص ለቂሳሱ ባለቤት ክፍያውን ለሚቀበለው ኃላፊነት ለሚወስደው አካል ወንድም ተብሏል። አላህ ራሱ ወንድም አለው። ምን ምን ሲል ፈመን ዑፊየ ለሁ ይቅርታ የተደረገለት ይቅርታ የተቸረው ምን አኺሂ ከወንድሙ ከሟች ኃላፊ ከሟች ኃላፊ ከወንድሙ ይቅርታ የሚባለው ማን ነው? ማን ነው ይቅርታ የሚደረግለት? ገዳይ ምን አኺሂ ከወንድሙ ማለት ከማን ማለት ነው? ከሟች ኃላፊ ማለት ነው ከወንድሙ የሟችን ሐላፊና ገዳይን ወንድማማች አድርጎት አድርጓቸዋል። ስለዚህ ሁለቱም አማንያን ናቸው። ይገደላል ማለት ሙእሚን ካፊርን ቢገል አይገደልም። ያው ግን እንትን አለበት እዚህ የሚባል አለ፣ ሙአሃድ የሚባል አለ ቃል ኪዳን የተገባለት አንድ ነካቸውን ሙሳላህ የተደረገ ከሆነ ፊትና ቀስቃሽ ነው ሰውዬ አደጋ ነው። ይለያል። ካፊርን በመግደል ይለያል። ካፊሮቹ ዝንዬ ናቸው። አገራችን ውስጥ እንዲኖሩ በሰላም ሙአሃድ የተደረጉ ቃል ኪዳን ያለው ማለት ተፈራርሟል። ማንም ትንኮሳ ላያደርግ ላናደርግ ተባብሎ ሄዶ አንድ ካፊር ቢገል ይሄ ሰው ሊገደል ይችላል። ለምን ነብዩ አለይሂ ሰላቱ ወሰላም ሸፋ አልሆነም። የውም አደገኛ አደገኛ ሰው ማለት ይሄ ሰውዬ ነው ብለዋል። ለምን ኡማ ላይ ተፈጽሞ ያስነሳው ፈመን ዑፊየ ለሁ ይቅር የተባለው ምን አኺሂ ከወንድሙ ሸይኡን የሆነ ነገር ይቅርታ ያደረሰው ፈትባኡን ቢልማዕሩፍ በትክክል ሸሪዓ በሚፈቅደው መልኩ ያድርግ። ፈትባ ይከታተል፣ ቢልማዕሩፍ ሸሪዓው በፈቀደው መልኩ ማድረግ አለበት። ምኑን ምኑን ማለት ነው? ይቅርታውን ይቅርታ አድራጊ ነው። ፈትባ ቢልማዕሩፍ የሚባለው ይቅር የሚለው ነው። ወልየል ቂሳስ ነው። ወልየል ቂሳስ ነው። ያየው ተናዶ ሌላ ጊዜ ተዘጋጅቶ እንዳይገል እትባ ቢልማዕሩፍ የተባለው ለዚህ ነው። ምን ያደርጋሉ መሰላችሁ? ይጣሉን ከተገዳደሉ በኋላ በሽማግሌ ይታረቁና በቃ ካሳ ይክፈልኝ ይቅር ይቅርብ ብየዋለሁ ይላል። ካሳውን ከተቀበለ በኋላ መሳሪያ ይገዛና ማንን ይገልበታል? ያንን ይቅር ያለውን እንትን ካሳ የተቀበለውን ሰው ይገልበታል። ታዲያ ይሄ ባህል አለ። ድሮም በአረቦች ዘንድ እንደዚህ አይነት ነገር ነበረ። በቃ ይቅር ብየዋለሁ ለማዘናጋት ማለት ነው። ይቅርታ ብየዋለሁ በቃ አተውት ብየዋለሁ ይልና ከተዘናጋለት ቦታ ከተመቻቸለት በኋላ በቃ አይመቱነት ይመተዋል፣ ይጨርሰዋል። እንደዛ መደረግ የለበትም ፈመን ዑፊየ ለሁ ሚን አኺ ከወንድሙ ይቅርታ የተደረገለት አካል ፈልዓፊ ይቅር ባዩ ፈትባኡን ቢልማዕሩፍ በትክክል ይቅርታውን ከአንጀቱ ከውስጡ ይቅር ማለት አለበት። ከዛም በኋላ ምንም ቂም በቀል እንዳይመጣበት ወአዳኡን መልስ ክፍያ መክፈል አለበት። ኢለይህ ይቅር ወዳለው ደግሞ ቢኢሕሳን በመልካሙ መክፈል አለበት። ማን ማን ማለት ነው? ገዳይ ማለት ነው። ወአዳኡን ኢለይህ ኢሕሳን ገዳይ ፈትባኡን ቢልማዕሩፍ የሟች ኃላፊ አድርጋችሁ ብትፈስሩት هذا هو الاولى بالتفسير ገብታችኋል ዋናው መሐል ሻሂዳችን ፈመን ኡፊየ ለሁ ሚን አኺሂ አለች ቢከፍር ኖሮ የወልይ القصاص የወልይ القصاص የቂሳሱ ኃላፊ ወንድም አይባልም ኖሮ ቢከፍር ኖሮ አይባልም ነበር ፈመን ኡፊየ ለሁ ሚን ወልይ القصاص ብሎ ነበር ቁርአኑ የሚመጣው ወይንም ሚን ወልይ القتلى ከሟቹ ኃላፊ ይቅርታ የተባለው ነበር የሚለው እንጂ من أخيه አይባልም ነበር። ወንድማማችነት አለ ማለት ነው። ይሄ አንድ መረጃ ይሆንናል። ወደፊት ደግሞ more ይገባችኋል ማለት ነው። መግደል ከኢስላም እንደማያስወጣ والمراد የተፈለገው أخوة الدين የዲን ወንድማማችነት ነው። እሱ የዘር አይደለም። በዘርማ ከሆነ بني آدم ለአደም ልጅ ሁሉ ተብለናል አይደለም? يا بني آدم እናንተ አደም ልጆች ይባላል። የአደም ልጅ ወንድ ሁሉ ወንድማማች ነው ማለት ነው። ሁሉም የአደም ልጅ ካፊሩም የአደም ልጅ አይሁድም፣ ነሷራው፣ ሙስሊሙ የአደም ልጆች ነን። ሴቶችም እንደዚሁ እህትማማች ወንድማማች ናቸው። ግዝርያ በአፈጣጠር ከታየ እዚህ ቦታ ላይ የሃይማኖት ወንድማማችነት ነው። ወልሙራድ የተፈለገው እኹወቱ ዲን የሃይማኖት ወንድማማችነት ነው። ቢላ ረይብን ያለምንም ጥርጥር ወቃለ ተዓላ አላህ በሌላ አያ እንዲህ ይለናል ወኢን ጣኢፈታኒ ሁለት ሁለት ቡድኖች ሚነል ሙእሚኒን ከአማንያን እቅተተሉ ቢጨፋጨፉና ቢገዳደሉ ፈአስሊሑ አስታርቁ በይነሁማ በሁለቱ ቡድኖች መካከል እርቅን ፍጠሩ አስታርቋቸው ይላል። ምን ብሎ ነው የሰየማቸው? ወኢን ጣኢፈታኒ ሚነል ሙእሚኒን ያለው ከአማንያን ሁለት ቡድኖች ሊጋጩ ነው ያለው። አንዷን ካፊር አንዷን ሙእሚን አላደረገም ወይም ሁለቱንም አላከፈራቸውም ገዳይ ናቸውና ብሎ ወኢን ወኢን ወኢን ጣኢፈታኒ ሀታ ከሙስሊሞች እኮ አልይ ወገሆኑ ሰሃባ ራሱ አልተጨፋጨፍም ተጨፋጭቷል ሳህሙና አላፈህሚህም በከፈሩ ኖሮ ይከፋፈሩ ነበር የዛን ጊዜ አንዳንዱን አልከፈረው ከአይሻም በኩል አለ ከአልይም በኩል አለ ተዋግተዋል ተጨፋጭቷል ስንት ሺህ ከ25 ሺህ እስከ 90 ሺህ ኡማ ነው ያለቀ የተጨፈጨፉ በዛን ጦርነት ሙስሊሞች ከዚህም ሰሃባ ሙቷል ከዚህም ሰሃባ ተገሏል ካፊር አንልም አንዱን ወገን እዚህም አኢሻ አይሻ ሙእሚንን እና አሊ ግን ካፊር ብላ አይደለም የዘመተችባቸው ሲዝም የሚገራርም ሰሐቢ ያለ እና አሊን ይመሳሰላል ለዚህ ሰሐቢ እነ ኢብኑ አባስን ይመሰላል ለዚህ የሚፈክሩ ከዛ ከነ አይሻ በኩል ደግሞ የሚገራርመው አሉ እነዚህም እነዚህን ለመጥቀም ሲመጡ አከፈሯቸው አይደለም እርስ በርስ በእኔ ጠዋት እርግባ አይደለም ባንተ ጠዋት አይደለም ይሄ ይውጣልን የእርስ በርስ ሽኩቻ ነበረ ተገዳደሉ፣ ተጨፋጨፉ። ሱሐቢዎች እንኳ ሁለት ሁለት ወገን ተከፋፈሉ። ወኢን ጣኢፈታኒ ሚነል ሙእሚኒን ከአማንያን ሁለት ቡድኖች ቢጋጩና ቢጨፋጨፉ ፈአስልሑ በይነሁማ በመካከላቸው አስታርቁ። አይከፍሩም ማለት ነው። አይከፍሩም። አልይ ሀታ ኸዋሪጆችን አላከፈርም። ካነ ዩቃቲሉሁም ይገዳደላቸውና ከጨፈጨፋቸው በኋላ ካነ ይጅመዑሁም ወይሰሊ ዐለይሂም ሶላተል ጀናዛ ይሰግድባቸው ነበር አልይ። እዚህ እኮ ጨፍጭፈውታል እኮ እሱም ከሱ በኩል እኮ ብዙ ሰው ተገሏል በኸዋሪጆች አማካኝነት አይደል እንዴ? ግን አላከፈራቸውም እሱ ሰብስቡ ይልና አስከሬኑን ይሰግድባቸዋል። ለዛ ነው የተደረገው። አይከፍርም፣ መግደል አያከፍርም። አንደኛ ቁርአኑም ራሱ ይጠቁመናል። ዋናው ቤዛችንም እሱ ነው። ወኢን ጣኢፈታኒ ሁለት ቡድኖች ምን ሙእሚኒን ከሙእሚናን እቅተተሉ ቢገዳደሉ ፈአስለሑ አስታርቁ በይነሁማ በመካከላቸው ኢላ ቀውሊህ ተዓላ እስከሚለው ድረስ ቀጥሏል። ምን አለ አላህ إنما المؤمنون አማንያን ኢኽወቱን ወንድማማቾች ናቸውና فأصلحوا አስታርቁ بين أخويكم በወንድሞቻችሁ መካከል አስታርቁ። ቢገዳደሉም ራሱ ታላቅ ደረጃ ላይ ካለን የመንግስታት ጸብ ከሆነ የቡድን ጸብ ከሆነ የምን ጸብ የ group ጸብ ከሆነ ማስታረቅ በአማንያን መካከል ቢገዳደሉም ቢጨፋጨፉ ሁለቱም አማንያን ናቸውና ገብቷችኋል አይደል? እንተሃ እዚህ ይጠናቀቃል። ምን ሸርህ ጧሐውያ ከጧሐውያ ማብራሪያ የተወሰደ ነው። በእክትፋሪን አጠር ጨመቅ አድርጌ ነው ያመጣሁት እያሉ ነው ሸኹ። ሰው መግደል እንደማያከፍር ከዚህ እንወስዳለን። ሰው መግደል እንደማያከፍር አለንጥላቅ አይደለም። መግደል ይበቃል ብሎ ከሆነ ሙእሚንን የሚገለው ሌላ ነው ሌላ ነው። ለምሳሌ ተዊላት ይኖራቸዋል። ተዊሉም ሌላ ነው። አልይ በጠዋይ ስር ግቡ፣ አሚሩ ወልያችሁን የነኝ አሚራችሁን የነኝ በእኔ ስር ግቡ እነዛ ደግሞ የራሳቸው አላቸው ምክንያት የኡስማን ገዳይ ይውጣልን አንተ ወታደሮች ውስጥ ነው ያለው። እነዛም የሚመስላላቸው አልይም የሚመስላሉ ተጨፋጨፉ መስሏቸው። አንድ ሰው ዝም ብሎ ሄዶ አይገልም ሰው ራሱ ቢገል እንኳ ሐላል ነው ብሎ ከገደለ ሌላ ጥያቄ ነው። ተናዶ ከሆነ የገደለው አጠፋብኝ ብሎ ዘልሞኛል ብሎ በጥርጣሬ ከሆነ የገደለው ሌላ ነው። ይበቃል፣ ይህንን ሰውማ መግደል ይበቃል ብሎ ከገደለው ክፍር ውስጥ ነው የሚገባው። ወሙለኸሱ الفروق እነ ወሙለኸሱ الفروق ሙለኸስ ሰመራይዝ የተደረገ ጭምቅ ሐሳብ አልፍሩቅ ልዩነቶች በይነል ኩፍር አልአክበሪ በትልቁ ኩፍርና ወልኩፍር አልአስፈሪ በትንሹ ኩፍር መካከል ያሉ ልዩነቶች ጠመቅ ተደርገው ይቀርባሉ። በዚህ አክበርና አክበር ብለን ቀርተናል አይደል? እነዛን ነው ልዩነታቸው ምን ይመስላል? ይሄን ይመስላል። ሰፉ በጥሩ ነው ማሻአላ እንዲገባ አድርገውታል። ዝም ብለው ልቅ ቢያደርጉት ኖሮ እኛ ለቅመን ማውጣት እያንዳንዷን አረብያ መተርጎም ያቅተናል። እንኳን ሐሳብን መልቀምና አሁን አውጥተውልና ልሳቸው አንደኛ ልዩነታቸው በትልቁ ኩፍርና በትንሹ ኩፍር መካከል ያለ ልዩነት አንል ኩፍር አልአክበረ ትልቁ ኩፍር ይኽርጁ ሚነል ሚላ ከጎዳና ያስወጣል፣ ወየሕቢጡ ያብሳል፣ ያወድማል፣ አልአዕማል መልካም ስራዎችን ሁሉ ያጠፋል። የሕቢጡ የህቤጡ ያጠፋል፣ ብስ ያደርጋል፣ ይሰርዛል። الأعمال መልካም ስራን ሁሉ ያጠፋል፣ ያበላሻል፣ ከጎዳና ያስወጣል። አንድ ጉዳት ወየህቢጡል አዕማል ስራን ያበላሻል ያጠፋል። ሁለተኛ ጉዳት والكفر الأصغر ትንሹ ኩፍር የሆነ እንደው لا يخرج من الملة ከጎዳና አያስወጣም። ወላ የህቢጡል አዕማል ስራንም አያበላሽም። ትንሹ ኩፍር ትንሹ ኩፍር ተግባባን አይደል? አንድ ሰው ወዲን ነብይ ያለ ሶላት ቢሰግድ ሶላቱ ይበላሻል አይደለም። ወዲን ነብይ ባለበት ብቻ ይጠየቃል፣ በዛች ይጠየቃል። ስራውን አያበላሽበትም። ላኪን ነገር ግን ዩንቅሱሃ ያጎድልበታል፣ ተውሂዱን ይጎዳበታል። ዩንቅሱሃ ተውሂዱን ያጎድልበታል። ቢሐሰቤ እንደ መጠኑ ማለት ነው። በወንጀሉ መጠን ሐሰናውና ኢማኑ ይጎድላል። በወንጀሉ መጠን ቢሐሰቤ እንደ መዕስያው መጠን ማለት ነው። አንድ ቀን ወዲን ነብይ አለና ዝም ብሎ ወዲን ነብይ ጧት ማታ የሚምን ሰው እኩል አይደለም። ወይም ደግሞ ማዕሲያ ዝሙትን በተደጋጋሚ የሚያደርግና የሆነ ጊዜ የሚያደርግ ይለያያል። በእያንዳንዱ ማዕሲያ በማዕሲያው መጠን ኢማኑ እየጎደለ ይሄዳል፣ እንደ ወንጀሉ መጠን ወልኩፍር አልአስፈሩ ትንሹ ኩፍር ላ ዩኽሪጅ ሚነል ሚላ ከጎዳና ያስወጣል። ወላ የሕብጡ አልአዕማል ስራንም አያብጥም። ላኪን ነገር ግን የንቁሱሃ ምን ማለት ነው? ያጎድላታል። ቢሐሰብ ይሄ ማመድ ምንድን ነው? ቢሐሰብ ቢሐሰብ ምንድን ነው አልኩት? አብዱልገፋር ቢሐሰብ እንደ መጠኑ እንደ ምኑ መጠን እንደ ወንጀሉ መጠን ተከታተላችሁ ላኪን ነገር ግን እንቅሱሃ ያጎድላታል ተውሂድን ይጎዳታል ቢሐሰቢ እንደ ወንጀሉ መጠን እንደ ብዛቱ ወይንም እንደ ግዝፈቱ ማለት ነው እንደ ወንጀሉ ግዝፈት ወልኩፍሩ ወዩዕሪዱ ወዩዓርዱ ያቀርበዋል ያጋልጣል ወዩዓርዱ ሳሒበሃ ፈጻሚውን ያጋልጠዋል ልልወዒድ ለዛቻ ይጋልጣል ወየውላችሁ ያለው የአላህ ዛቻና ነብዩ አለይሂ ሰላቱ ወሰላም ወየውላችሁ አለው ዛቻቸው ውስጥ ይገባል ይሄ ሰው ወየውለት ይህን የሚያደርግ ወየውለት ይህን የሚያደርግ ብለው ነብዩም ዝተዋል አላህም ዝተዋል ለዛ ለዛቻ ግን ይጋለጣል ሰውየው እንደ ሐቂቀተን ከፍሯል ባንለው ስራው ተበላሽቷል ባንለው እንኳ ወዩዓሪዱ ያቀርበዋል ያጋልጠዋል ሳሒበሃ ፈጣኑን ሽርክ ኩፍረን አስገርን የሰራውን ሰውዬ ያጋልጠዋል ልልወዒድ ለዛቻ ያጋልጠዋል ለዛቻ ይጋለጣል ወዕድና ወዒድ ይለያዩ ይለያያሉ አልወዕዱ በጥሩ ቃል ኪዳን መግባት ነው ለነል ወዕድ للمؤمنين وعد الله وعدا الله ቃል ገብቷል ለሙእሚኖች በጀና ወተዋዓደ አላሁ ቢልወዒድ ዛቻን ዝቷል ቢጀሃነመ ሊልኩፋር ለካደሮች ሆኖ በጀሃነም ዝቷል። زتوال وعيد ذاك كان ጥሩ መልካም ملكام قال ነው። ስለዚህ ምን ያደርገዋል? ኩፍረን አስገር ምንም እንኳ ከጎዳና ባያስወጣም ስራን ባያበላሽም፣ አንደኛ ተውሂድን በመጠኑ ይጎዳዋል። ሁለተኛ ويعرض صاحبها للوعيد ለፈጻሚው ሰውዬ كفرا أصغر ን ለፈጸመው አካል ለ وعيد ለዛቻ ያጋልጠዋል፣ ዛቻ ጋር ላይ ይጥለዋል። ሁለተኛ exam ላይ አመጣዋለሁ ኢንሻአላህ أن الكفر الأكبر ትልቁ ኩፍር يخلد يخلد صاحبه ሰውየው ይዘወትራል في نار جهنم ውስጥ ይዘወትራል ዝም ተአለም መጨረሻ የለውም መጨረሻ የለውም አንድ ቁጥር ጽፈህ ከቀኝ በኩል ሚሊየን ዜሮ ብታደርግ አይገልጠውም። በቃ የለም የሚገልጠው ቁጥር የለም። ላሙን ተሃለሁ ላኒ ሀየተለሁ ላኒሃየተ ለሁ መጨረሻ የለውም መጨረሻ የለውም አለል ኢጥላቅ እኛ ግን በአንጻራዊ መጨረሻ ምን እናገረዋል አይደል የሰው ብዛት መጨረሻ የለውም ትላለህ ግን አለ አንጻራዊ ነው በጣም ስለበዛብን ይሄንኛው ግን ምንም የለም የምታነጻጽረው አይደለም አለል ኢጥላቅ መጨረሻ የለውም ያ አላህ በህ አድርገን እኮ አንዳንድ ጊዜ ማንዘልቀው ነገር አነ ልኩፍር አልአክበረ ትልቁ ኩፍር የኽሉዱ ሳሒቡ ሰውየው ይዘወትራል ፊናር እሳት ውስጥ ይዘወትራል። ወልኩፍር አልአስገሩ ትንሹ ኩፍር ግን ኢዛ ደኸለ ከገባ እንደው ከገባ ሳሒቡ የፈጸመው አካል ከገባ አናር ጀሃነም ውስጥ ከገባ ፈኢነሁ ይህ ሰው ላየኽሉዱ ፊሃ ጀሃነም ውስጥ የወንጀሉን መጠን ተቀጥቶ ይወጣል። ግን ጀሃነምን ለአንድ ሰከንድ ማን ነው የሚችላል? ማን ነው የሚችለው? ስለዚህ መጠንቀቅ። አይ መውጣቴ ካልቀረ አይባልም። ወይንም እንደ ቀላል አድርጎ መመልከትም አይጠቅም፣ ጥሩ አይደለም። አነ ልኩፍር አልአክበረ ትልቁ ኩፍር የኹሉዱ ሷሒቡ ሰውየው ይዘወትራልና ርሳት ወልኩፍር አልአስገር ትንሹ ኩፍር ደግሞ ኢዛ ደኸለ ከገባ ትንሹን ኩፍር የፈጸመው አካል ኢዛ ደኸለ ከገባ ሷሒቡሁ ፈጻሚው ከገባ አድራጊው ከገባ እና እሳት ውስጥ እንደው ብሎ አላህ ግባ ካለው ላይገባም ይችላል አይደል? ኩፍረን አስገር የተራሰው እኮ ላይገባም ይችላል። ከደም ረሕመትላህ ላይገባም ይችላል። أن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ለፈቀደው አካል ወንጀሎችን ልምር ይችላል። ትልቁን ኩፍርና ትልቁን ሽርክ ብቻ ነው አላህ የማይምረው። والكفر الأصغر إذا دخل صاحبه ሰውየው ከገባ النار እሳት ውስጥ ከገባ فإنه ይህ ሰው لا يخلد فيها جهنم ውስጥ አይዘወትርም። وقد يتوب الله ምናልባትም አላህ ይቅር ይለዋል على صاحبه በሰውየው ላይ فلا يدخله ላይገባ ይችላል النار እሳት ላይገባ ሁሉ ይችላል። አስለን በፍጹም ላይገባም ይችላል። ከጥንቱ ከመሰረቱ ላይ ገባ ይችላል። ገብቶም የወንጀልን ያክል ሊወጣ ይችላል። ግን እነዚህ ሁለት አሻሚ ነገሮች አሉ። አንድ ሰው ሐራም ሰርቶ በቃ አላህ እኮ ከኩፍር ውጭ ያለውን ለፈለገው ሊመር ይችላል። ያጋጣሚ ይቅር ሊለኝ ይችላል። ጭራሽ ያንን ሳልገባ ውረድም ሊል ይችላል። ስለዚህ ሁለት አደገኛ አደገኛ ይሆናሉ። የትኛውን ነው ጎላ አድርገን ማየት ያለብን? ግባ ቢለኝ እዛ ሄዶ ምን ምን ዋስትና የለንም። ግባ ሂድ ግን ምን ማን ምን እኔ ከሌለኝ እኮ ብለህ የምትናገርበት ነገር አይደለም። አላህ አንተ ሂድ፣ አንተ ግባ፣ አንተ ውረድ፣ አንተ ተመለስ ሊል ይችላል። በቃ ስለዚህ ጥንቃቄ ፈኢነሁ ላ የኽሉዱ ፊሃ ጀሃነም ውስጥ አይዘወትርም። ወቀድ የተቡላህ አላህ ተውበት ሊያደርግለት ይችላል። አላ ሳሒቢ ኩፍረን አስገረን በፈጸመው ሰው ላይ ፈላ ይድኹሉሁ ናር ፈላ ይድኺሉሁ ናር በጭራሽ አስለን በጭራሽ እሳት ላይ ያስገባውም ይችላል። ፈላ ዩድኺሉሁ ናረ እሳት ላይ ያስገባው ይችላል። አስለን በጭራሽ ላያስገባውም ይችላል። ምን መልእክት ያዝን? አሁን ከሁለተኛ ምን ያዝ? ከሁለተኛ ምን ያዝ? አንተ ጠይቃለሁ። ምን ያዝ? ከሁለተኛ እስቲ ጭምቁን ንገረኝ። ከሁለተኛው ምን መልእክት ያዝ? ዘውታሪ ነው። ምን ምን የሰራው ያንን ስጆትር አልኩፍረን አክበርን የሰራ አክበሩን የሰራ ምን ይሆናል? ሊምረውም ይችላል። ከገባም አይዘወትርም። ሶስተኛው ጠይቃለሁ። ሶስተኛ አነል ኩፍር አልአክበረ ትልቁ ኩፍር ዩቢሑ ደመ ደምን ሐላል ያደርጋል። ወልማለ ንብረትንም ሐላል ያደርጋል። ደምን ሐላል ያደርጋል። ሰዎች ጅሃድ ይከፍቱበታል። ትልቁ ኩፍር ያለበት ከሆነ ደምን ያክል ነገር ሐላል ያደርጋል፣ ደመከልብ ያደርጋል። ወልማል ገንዘብንም እንደዚሁ ወልኩፍሩ አልአስገሩ ትንሹ ኩፍር የሆነ እንደው ላ ዩቢሑ ደመ ደምን ሐላል አያደርግም። ወልማለ ንብረትንም ሐላል አያደርግም። ትንሽ ኩፍር የሰራ ሰው ወዲን ነዲን ያለን ሰው መግደል ይቻላል፣ ወይም ደግሞ ገንዘቡን መውሰድ መዝረፍና ለገኒማ ማድረግ ይቻላል አይባልም። ትንሿ ወንጀል ማለት ትንሿ ኩፍር ናትና ማለት ነው። ትንሿ ኩፍር ማለት ደግሞ ከወንጀል በታች ትንሿ በጣም ትንሽ እንዳታደርጉት። ለትልቁ ኩፍር አንጻር ነው ትንሽ የተባለው በጣም ትልቁ ወንጀል ነው። አራተኛ አንል ኩፍር አልአክበረ ትልቁ ኩፍር ዩጂቡል አዳወተ ጥላትነትን ያስገድዳል። ጥላትነትን አልኻሊፋ ፍጹም ጥላትነትን ያመጣል። ፍጹም በይነ ሷሂቢሂ በፈጸመው አካልና ወበይነል ሙእሚኒን በአማንያን መካከል ጥላቻን ይፈጥራል። ጥላቻ የግድ ካፊሮችን እኮ መጥላት አለብን። ተከራሁም ትጠላቸዋለህ ሌላ ማህበራዊ ግንኙነት መጠላላት ማለት አይደለም። ሚስጥረኛ አትሆን፣ በቃ ሚስጥረኛ አትሆን። ውስጥን ትደብቃለህ፣ ውስጥን አትሰጥም። ውስጥ ጥላቻ መንገስ አለበት። እንደው ቢመችህ የሚባል ውስጥ መኖር አለበት። ቢመችኝ የሚል ነገር አውጣለት አይደለም። የሆነ እንደዚህ ናችሁ እንደዚህ ናችሁ ያ ፊትና መቀስቀስ ማለት አይደለም። እነሱ ጋር ማህበራዊ ህይወትን መንካት ማስኬድ አይቻልም ማለት አይደለም። ውስጥ ግን የሆነ ነገር መኖር አለበት። ውስጥ እነሱ ውስጥ ያለን አታውቅም። እዚህ ስቋን እንጂ ውስጣቸው ያለን አታውቅም። ምን እንደሚያስተላልፉ ምን እንደሚተላለፉ እነ ምን እንደሚሉ ታውቃላችሁ። እነ ዘበነ እነ በጋሻው ቀውድ ናቸው በሙስሊም ላይ የኢስላም ፎቢያ ነው ገብቷል ያሉት በየቤተ ክርስቲያኑ ለምን ትጨነቃላችሁ? ለምን ትፈራላችሁ? ወይ ልቀቁ ለሚሰራ ማህበረ ቅዱሳን የመሰረቱት ማለት ነው። ነፍሳቸውን እንደዚህ የሚቀሰቅሱት ወጣቶች አሉ። በጣም አዲስ አበባ ላይ ምንድን ነው ያሉት? ኢትዮጵያ ላይ ከየት እንደመጣችሁ ታሪካችሁን አንብቡ ነው አይደል? እስከዚህ ድረስ ቲሸርት እስከ ማሳተም ድረስ ደርሰዋል። በመሐመዳውያን ተከበናል፣ ይቅር ብለናል እያሉም ጀምረውበታል አስፋልት ላይ። ይህን ሁሉ ያደረጉት አብረህ ስትቀላቀል ግን አይቀሩም። በጣም ሰላም ናቸው። ውስጥ ላይ ሲሄዱ ግን ይቀብራሉ። نحن أولى እኛ እኛ እንበልጣለን በዚህ ውስጣችን ጥላቻ መሞላት አለበት። ደግሞ እናቀበላለን። አን አልኩፍረ አልአክበር ትልቁ ኩፍር ይጂቡል አዳወተል ኻሊሳ ፍጹም ጥላትነትን ያስገድዳል። ይጂቡል አዳወተ ይጂቡ ያረጋግጣል። አልአዳወተ ጥላቻ አልኻሊሳ ፍጹም ጥላቻ በይነ ሷሂቢ በፈጻሚውና ኩፍረን አክበርን በሰራው ሰውዬና ወበይነል ሙእሚኒን በሙእሚኖች መካከል ፍጹም ጥላቻን ያነግሳል። መኖር አለበት ማለት ነው። ያነሳል። ይህንን ያረጋግጣል። ፍጹም ጥላቻ ቀድ በዳ በይነና ወበይነሁም ወበይነኩም አልዓዳወ ወልበግዳእ ነው አይደል ያለው ኢብራሂም። በእኛና በእናንተ መካከል ጥላቻ ነግሷል። እኔና እናንተን የሚያገናኘን የለም ነው ያላቸው ቤተሰቦችን ራሱ ዝርያውን፣ ቦታዎችን፣ ቀውሞችን ነው እንደዚህ ያላቸው። አደጋ ነው በጣም ለምን እናንተ ኩፍር እኔ ኢማን ውስጥ ነው ያለሁት አንገናኝም ነው ያለው። ተውበት እስከምታደርጉ ድረስ እኔ ጋር አንተዋወቅ ነው ያለው ነው ሙሉ እንትንን ያመጣል ፈላ የጁዙ ለሙእሚኖች መሐበቱ ካፊርን መውደድ ወመዋላቱ ወዳጅ አድርጎ መያዝ መሐበቱ ፍቅር መስጠት የልብ ፍቅር መስጠት ከስሩ መተኛት ማለት ነው ተገዥ መሆን ለሱ ፍቅር በፍቅር ከወደድክነት ትነጠፋለህ ወመዋላቱ ወዳጅ አድርጎ መያዝ በቃ ሚስጥረኛ እኛ እኮ ሙስሊሞች መካከል እኮ ኺላፍ አለች። እንደዚህ የሚባሉ አሉ፣ እንደዚህ ይባላሉ፣ አሉ፣ እንደዚህ የሚባሉ አሉ። እኮ ይጠቃል። የኛ ሙስሊም እኮ እንደዚህ ነው። የውስጥህን ማንነት አሳልፎ መስጠት የለም አይፈቀድም። መዋላ ወዳጅ አድርጎ መያዝ አይፈቀድም። ወለው ካነ ቢሆንም እንኳ አቅረበ ቀሪብን የቅርብ ቅርብ ቢሆንም እንኳ በጣም ቅርብ ቢሆንም እንኳ ወለው ካነ አቡከ ወአኹከ ወብኑክ እንኳ ቢሆን ማለት ነው። አዘነ አላሁ ሚስለ እንደው ወንድም ቢሆን አባት ቢሆንም እንኳን ካፊር ከሆነ ካፊር ነው፣ የአላህ ጥላት ነው። የአላህን ጥላት ደግሞ አንተ ወዳጅ አድርገህ መያዝ ምን ማለት ነው? አላህ የጠላውን እኛ የምንጠላለን አለን። አላህ ጋር ፊልም ያገጠመን እኛ የምንፋለመዋለን። ቢያንስ ማህበራዊ ህይወት እንዳይተራመስ በውስጣችን እንጠላለን። ከሙእሚኖች ጎራ እንወግናለን። ተግባባን? አልገባችሁም? ፈላ የጁዙ ሊልሙእሚኒን ለአማንያን አይፈቀድም መሐበቱ መውደዱ ማፍቀሩ ወመዋላቱ ወዳጅ አድርጎ መያዙ ወለው ካነ ቢሆንም እንኳ ይሄ ካፍር አቅረበ ቀሪብ የቅርብ ዘመድ እንኳ ቢሆን ወአመል ኩፍሩል አስገር ትንሽ ኩፍር የሚፈጽመው ትንሽ ኩፍርን የሚፈጽመው አካል መግደልን ይመስል ወዲን ነቢ ብሎ መማለን ይመስል እነዚህ ትንሽ ኩፍር ናቸው ብለናል። ይችን ትንሽ ኩፍር የሚፈጽመን አካል ደግሞ ፈኢነሁ ይህ ሰው ላ ዩምነዑል ሙዋላቱ ወዳጅ አድርጎ ይህን ሰውዬ ከመያዝ አይከለከልም ሙጥለቀን ያለ ገደብ አይከለከልም። በገደብ ግን ይከለከላል። ወዲን ነብይ የሚለው ትንሽ ወንድምህ ከሆነ ልትመታው፣ ልትገርፈው ትችላለህ። ልትዘጋው፣ ልታኮርፈው ትችላለህ። በቃ አንተ ወዲን ነብይ አትብል ብዬሃለሁኝ ብለኸው የማይመከረ ከሆነ ልትዘጋው ትችላለህ። ያለ ነው ሀዳ በኋላ ወዳጅ አድርገህ የምትይዘው ቢዲዒ ከሆነ የሆነ ነገር ከሆነ ወላ እና በራ ራሱ የአቂዳችን አንድ አካል ነው። ወላ እና ሌላ ትርምስ የማያመጣና እንትን ነገር የማይከት ወላ እና አለ ወዳጅ አድርገህ ትይዛለህ። በሱና ላይ ያለን ቢድዓ ላይ ያለን እንግዲህ ካላወጣ ብሎ የሚቀጠቀጥ ከሆነ ተጣለዋለህ። በቃ እሱ ጋር ምንም ወዳጅነት አያስፈልገውም ትተዋለህ። የግድ ምንም አያስፈልግልን ቢድዓን እናድርግ ብሎ የሚቀጠቅጥ አንተ ላይ ጫና የሚያመጣ ከሆነ ታትርኮ አደረግ ትተዋለህ። ወዳጅም አታድርገው፣ እንዳትወደው። እንደውም መጥላት ነው የሚፈልገው። እንደውም ያለብን መጥላት ነው። መጥላት እንደ ካፊር አይደለም የምትጠላው፣ በቃ እንድንመለስ አድርገህ ነው የምትጠላው። ስትጠላው የሆነ ተውበት እንዳደርግ ከሚያደርገው ቢዳ እንዲመለስ ወደ ሱና እንዲመለስ የነብዩን ሱና ጀማዓ የማይመጣ መጥቶ የሚሰራ ከሆነ ምን እንመለስ እንመዝናለን። ብናኮርፈው ሊመጣ ይችላል፣ ይበልጥ ሊርቅ ይችላል። ተፍሲር ውስጥ እንገባለን። ይችላል ይለያያል። በቃ ይሄ ወንጀለኛ ነውና ቃሚ ስለሆነ መሸሽ አለብኝ አይባል። እዛ አይደለም ለማምጣት መዋላ የሚጠቅም ከሆነ ልናመጣው እንችላለን። መዋላው እኛን በታች የሚያደርግና በእነሱ ቁጥጥር ስር የሚያስገባ ከሆነ ግን አናደርገው። የዛን ጊዜ ነው ክልክል የሚሆነው። የዛን ጊዜ ክልክል ነው። እነሱ እዚህ ስር የሚያስገባን ከሆነ واما الكفر الاصغر ትንሹ ኩፍር فانه لا يمنع አይከለክልም لا يمنع አይከለክልም አልሙዋላተ ወዳጅነትን አይከለክልም ሙጥለቀን ያለ ገደብ አይከለክልም በል እንዳውም ሷሂብሁ ፈጣኑ ኩፍረን አስገሪን የሰራው ሰው ይሐቡ ይወደዳል ይሂቡ አይደለም ይሐቡ ይወደዳል ወይዋላ ወዳጅ ተደርጎም ይያዛል ቢቀድሪ በመጠን ማፊሂ ውስጡ ባለው መጠን ሚነል ኢማን በኢማኑ መጠን ወዳጅ አድርገህ ትይዛለህ። ንጹህ ሱንይ የሆነን አካልና የተቀላቀለ የሚሄደውን እኩል አይደለም የምትወዳቸው። ያንኛውን ፍጹም ትወደዋለህ፣ ፍጹም ከውስጡ ትወደዋለህ። ሱንይ ከሆነ በቃ ሱናው የተሟላ አቢድ ከሆነ በጣም ትወደዋለህ። ዘረክረክ ያለ ከሆነ ደግሞ ሙስሊም ነው፣ ወንድምህ ነው፣ ትወደዋለህ፣ ትረዳዋለህ። ግን እንደዛኛው አድርገህ አትወደውም። እኛ ግን ጥቅም ነው ብዛት ዲን ሳይሆን የሚያንቀሳቅሰን ጥቅም ነው። ከጥቅም አንጻር ስለሆነ እንዳውም አልቢድዑ አውላ ኢለይና ምን ሱኒ ከሱና የበለጠ ቢድዑ ልንወድ እንችላለን ከጥቅም ከዱንያዊ ጥቅም አንጻር እንጂ ከሱና ከሐዲስ ትእዛዝ አንጻር ከቁርአን አንጻር ከሃይማኖታችን አንጻር ነው ግን ኩፍረን አስገር የሚሰራን ሰው መጀመሪያ መክረን አስታውሰ ነው እምቢ ካለ ይህ ሸሪዓ በሱ ላይ ተግባራዊ ይሆናል። እንዲህ ካለ ካነ ነገር አይደለም ሰው የምናኮርፈው። ስናኮርፈውና ስንዘጋው ደግሞ ይበልጥ የሚረክ ከሆነ ኩርፊያችንን በሌላ አይነት እንቀይረዋለን። ይበልጥ ወንጀል ውስጥ እንዳይሄድ ማለት ነው። ነቢዩም ማለት ሰላቱ ሰላም ሰው ዘግተዋል አይደል? እነ ከዕብ ብን ማሊክን ሀምሳ ቀን ያክል ነው የዘጉት። አሰላሙ አለይኩም ዝም እየሰገድኩ ራሱ እየፈረቅኩ አያቸዋለሁ አለ እንደው ያዩኝ ከሆነ አምሳ ቀን ዘግተውታል። መድረሻ እስከሚያጣ ሀታ ባቀተ አለየል አርዱ ቢማ ነው የሚለው የመዲና ምድር እንደዛ ሰፊ አውላላ ከመሆኑ ጋር ግን መሬት ጠበበች ነው ያለው። መድረሻ አጣው። ሶሃባ ሁሉ ዘጋኝ። ነብዩ ሲዘጉ ነብዩ ሲዘጉ ሶሃባ ሁሉ የወንድሜ ልጅ ሳይቀር ሁሉም ዘጋኝ። አሰላሙ አለይኩም ብላችሁ አልቅሻለሁ ይላል። የአጎቴ ልጅ ራሱ አሰላሙ አለይኩም አልኩ ዝም አለኝ። በዛ ዞርኩና አሰላሙ አለይኩም ዝም አለኝ። አሁንም ዞርኩና አሰላሙ አለይኩም አልኩ ዝም አለኝ። አለቀስ ጃሃድ ቀርቶ ነው ወደኋላ ለምን እንዴ ከከይፈ ላይ ይህጅሩ ማሀጀረሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ የዘጉት እንዴት ለዚህ ነው ለመከር ነው ሰውየው ከዓብ ብኑ ማሊክ ምን መጣለት ጥያቄ መጣለት ከሶሪያ አካባቢ ይሄ መሐመድ የሚባለው ቀደፋከ ሳሂቡ ይሄ ሰውዬ ዘግቶሃል እያሉ ነው አጣጥሎሃል ረክሰሃል አገርህ ላይ እየተባለ ነው ና እንዴ አንተ መሬት እኮ የአላህ መሬት ሰፊ ነው። ናኛ ጋር ጥገኝነት ታገኛለህ። የምትነግስበት ሰላም የምታገኝበት ሀገር እያለ በመሐመድና በተከታዮች እዛ መድረሻ ታጣለህ እንዴ? የሚል ደብዳቤ ተጽፎ መጣለት። እንደውም ሀዛ በላኡን ሳኒ ሁለተኛ በላእ መጣ አልኩና እሳት ውስጥ ተቀላቀልኩት፣ አቃጠልኩት ደብዳቤውን ይላል። ለነሰር ነው ተቀጣ። መጨረሻ ላይ ተውበት አደረገ። ከሰማያት ሰማያት ምን መጣ? ወህይ መጣ። ወህይ መጣ። ነብዩ አለይሂ ሰላቱ ወሰላም አላህ ተውበት አድርጎላችኋል አሏቸው ሶስት ሰዎች هؤلاء الذين خلفوا ተከለፉ ሚን ገዝወቲ ተቡክ ማለት ነው። እና መዝጋት ከነብዩም የመጣ ነው እንጂ መዝጋት ሱኒ እንትናን ለምን ይዘጋዋል ከሌለ ለምን ይዘጋዋል እንደዛ አይነት ጭቅጭቅ ውስጥ እንዳትገቡ አለ ሱና ነው ምን ይደረግ የትም አትደርሱ እንደዛ አትበሉ እከሌን እከሌ አይዝጋው አንዘጋጋ ምናምን አይባልም አይባልም አይደለም ተፍሲል ውስጥ ነው የምትሄዱት ዝርዝሩ ውስጥ ሐሳብ ውስጥ ዑለማ አቅዋል ውስጥ ትሄዳላችሁ እንጂ መዝጋትና ወዳጅ አድርጎ መያዝ የአቂዳችን አካል ነው። ወደድንም ጠላን የአቂዳችን አካል ነው። ወደድንም ጠላን። ቦታና ጊዜ ግን ትመርጣለህ። ቦታና ጊዜ ታያለህ ለምታደርገው ነገር። በአሁን ሰዓት አህባሽ አለች መውሊድ የሚያወጣ ጋር አል እንትን አልልም ብትል ነጣጥለው ይመስላል። በዚህን ሰዓት አብረን ነን እንዴ? ግን እንማማራለን፣ እንነጋገራለን፣ ዳዕዋ እንደራረጋለን። እንደውም ይበልጥ እየመጡ ነው። ማሻአላህ በዚህ ሰዓት አህባሽ ጫና ስለፈጠረች አታ የሚቅም እንኳን ራሱ እኮ አይደግፍም አይደል የሚቅመው የሚቅመው ራሱ ልሷል። አሁን አንዋር መስጊድ ላይ ያለ አብዛኛው ነጋዴ የለም። ምንድነው ብዙ ጫስቃሚ ነው። ግን ኢማሙን ምን አደረጉት? እኛና አህባሾች መካከል ልዩነት የለንም። አብደላህ አልሐረሪ ማክሰር ብቻ ነው እንጂ ትንሽ የተሳሳቱት ጦር ጦሪቃችን እሳቸው ሱፍይ እኛም ሱፍይ ብሎ ተናገረ። መጨረሻ ላይ ያነጋደ ሁሉ ነው የጮኸበት። አሁን እሱን ሰውዬ በቃ እያሳደደ ነው ያለው ሁሉ ሁሉ ምን ከመሆኑ ጋር ሱፍይ ቢሆንም አልፈለጉትም። ሱፍይ ናችሁ ስላላችሁ ያ ሁሉ አንዋር መስጊድ ውስጥ ያለ ሱፍይ አዎ ሱፍይ ነን እውነቱን ነው እንከተላለን አላሉ። የግድ ነው። በዚህ ሰዓት አንድ ትሆናለህ፣ ወደ አንድነት ትመጣለህ። ያው ጊዜ ጠብቀህ ቦታ ጠብቀህ ታደርገዋለህ። بل يحب ፈጻሚ ሰውዬ ይወደዳል ወይ ويوالى ወዳጅ ተደርጎ ይያዛል بقدر ما فيه ውስጡ ባለው መጠን من الإيمان በኢማኑ መጠን ወይብገቱ ይጠላል ወይውዓዳ ጥላት ተደርጎ ይያዛል بقدر ما فيه ባለው መጠን من العصيان ወንጀል ባለው የወንጀል መጠን ዩዓዳ ወይብገቱ ይጠላል ወይውዓዳ ጥላት ተደርጎ ይያዛል ይብገቱ ያለው ይሐቡ ባለው ተቃራኒ ነው ዩዓዳ ያለው ደግሞ ይዋላ ባለው ተቃራኒ ነው በዛ ተወስታላችሁ መሐባ ፍቅር ነው መዋላ ወዳጅ አድርጎ በአንድ ላይ ትብብር መፍጠር ማለት ነው ህብረት መፍጠር መዋላ ወዳጅነት ወዳጅነት መመስረት የምንለው ነገር ማለት ነው ለጥቅም ለተለያየ ነገር وأما الكفر الأكبر ትንሹ ኩፍር فإنه لا يمنع አይከለክልም አያግድም አልሙዋለተ ወዳጅነትን አይገድብም ሙጥለቀን ያለ ገደብ አይደለም የሚከለክለው ኩፍርን አክበር ከሆነ ግን ያለ ገደብ ነው የሚከለክለው ያለ ገደብ በል ሷሒቡሁ ሰውየው ይሐቡ ይወደዳል ወይ ዋላ ወዳጅ ተደርጎ ይያዛል ቢቀድሪ ማፊ ባለው መጠን ሚነል ኢማን ባለው የኢማን መጠን ወይ ብገዱ ጥላት ተደርጎም ይጠላልም ወይ አዳ ጥላት ተደርጎም ይያዛል ቢቀድሪ ማፊ ሚነል እስያን ባለው የወንጀል መጠን ተግባባን አይደል ባለው የወንጀል መጠን